ባለፈው ሳምንት በእኛ ድራማ። ሄኖክ። እሺ አቶ ጌታቸው። አዳራሹን ልትጠቀምበት ትችላለህ። በጣም አመሰግናለሁ። በችግር ጊዜ ደረስክልን። በቃ በኋላ መተን አዳራሹ እናዘጋጃለን። ተከተል፣ ዛሬ እድለኛ ቀን ነው። ኮብልስቶን ማንጠፍ ስራ አገኘ እንግዲህ አንተም ተባበርሽ፣ ጸባይን ታሳምርና እዛ ዛፎች ጋር ጠብቀኛል። እናንተ እነዚህ ሁለቱማ የሆነ ነገር አላቸው። እንዴት እንደሚተያዩ እነማን ደስታና teacher ሄኖክ ናቸው። እቺ ነው ሚላት። መካከላቸው የሆነ ነገር አለ። ሳራ፣ ስለ እኔና አንቺ ለጓደኞች አውርተሻል? ኧረ እኔ አላወራሁም። ስሚ፣ ይህንን የእኛን ሚስጥር አንድ ሰው ይስማና እዚህ ትምህርት ቤት ውስጥ ህይወትሽን የቁም ስቃይ ነው ነው። ሳራ አይዞሽ አታልቅሽ። ምንድን ነው ነገሩ? እስኪ ንገሩ። ይህ ይለ በጣም እያስቸገረኝ ነው። ምን ምን እያልሽ ነው? ይህንን ፈጽሞ ለማመን ይከብደኛል። 艳阳。ማንቲ የአዳራሽ ለውጥ ማድረጋችንን ሰው ሁሉ ያወቀ ይመስላል። አዳራሽ መለወጣችንን የሚገልጸውን ፖስተር በየቦታው ነው የለጠፍነው። ትችላለህ። ይልማ መምጫው ደርሷል። በልሂድ ማንቲ እንግዶቻችን ማስተናግድ። እሺ ሄኖክ እንዴት ነው ደስታ የመጣሽ? ቆየሽ እኮ። አንድ የመጨረሻው ስራ ስለነበረ ነው የተገየሁት የእኛዎች የት ናቸው? ቅድም አይቻቸው አልነበረም እንዴ? ከይልማ በፊት እኮ ዘፈናቸውን የሚያቀርቡት እነሱ ናቸው። እየመጡ ነው። ሄኖክ። አቤት። የልማ ከብራ መጣ። ኔቤ አብረ እንቀበለው። እሺ። ይልማ እንኳን ደህና መጣ። ሄኖክ እባላለሁ። እሷ ደስታ ትባላለች። ጤና ይስጥልኝ ደስታ። ጤና ይስጥልኝ ሄኖክ። ስለ አመሰግናለሁ። ብዙ ሰው ነው የመጣው። እባክህ። እንዴ ገና ምን አይተ? የአንተን መምጣት ስለታወቀ ብዙ ሰው ነው የሚመጣው። እናንተ ጸጉሬ እንዴት ነው ያምራል። ሜላት ለእኔ ግን የጸጉርሽ ጌጥ ነው ይበልጥ ያማረ አንቺ ግን እንዴት ነው እንደዚህ አብሽ የተመጣው? ለደስታ ነገር ከነገርኳት በኋላ ቅድልን ያለ ሳሪታ፣ ችግርን በግልጽ መናገር ጥሩ እንደሆነ አረጋገጥሽ አይደል? አዎ ሙዬ፣ በፊት ተናግሬ ቢሆን ኖሮ እኮ ይህን ያህል በጭንቀት አልሰቃይም ነበር። አይ ሳሪዬ፣ ጓደኝነት ታዲያ ለመቼ ነው? ልክ ነሽ ለሊ። አሁን በነፃነት ስሜት እንደምዘፍን እርግጠኛ ነኝ። በጣም ነው የማመሰግናችሁ። እሺ ሳሪቴ፣ ምስጋናሽን ተቀብለናል። ኧረ እንሂድ። ቲቸሬ ነው ከኔ እየፈለገን ይሆናል። እሺ እሺ የኛዎች መጣችሁ? አዎ sir። ይልማ ገብረአብ እሱ ነው፣ ተዋወቁት። እንደምናችሁ። አባቴ የዘፈን ግጥሞችን በጣም ነው የሚወዳቸው። አመሰግናለሁ። በሉ አሁን ልንጀምር ነው። እኔ ወደ መድረክ ሄጄ አስተዋውቃችሁና ፕሮግራማችን እንጀምራለን። እሺ እንኳን ደህና መጣችሁ። ገጣሚ ይልማ ገብረአብ ሎሬት ጸጋዬ ገብረ መድኅንን ለመዘከር ባዘጋጀ ነው የግጥም ምሽት ላይ ለመገኘት በታዳሚው ስም አመሰግናለሁ። በዛሬው ምሽት የተለያዩ ገጣሚያን ስራዎቻቸውን ያቀርቡልናል። በመጀመሪያ ግን የእኛዎች አንድ ዘፈን ያቀርቡልናል። በዚህ በተገኛችሁ ታዳሚያንና በክብር እንግዳችን ገጣሚ ይልማ ገብረአብ ስም የእኛዎችን አመሰግናለሁ። ከዚህ በመቀጠል ገጣሚ ይልማ ገብረአብን አንድ ግጥም እንዲያቀርብልን ወደ መድረክ ጋብዛለሁ። አመሰግናለሁ። የእኛዎች የሙዚቃ ችሎታ በእውነቱ አስደስቶኛል። እነሱንም አመሰግናለሁ። በመጀመሪያ የማቀርብላችሁ ግጥም ስኬታማ ዜጎች ይሰኛል። አራያ ሚሆን በሥራ እየተጋ በጎ አድራጊ ሁሉ አለው ትልቅ ዋጋ። ብዙ ተመራምሮ በየሙያው ዘርፍ ወገኑን መጥቀም ነው ሁሌም የእሱ ትርፍ። የሕይወትን ምስጢር ፈትሾ እየፈታ በውጤቱ የሚከፍል የሕዝብን ውለታ ዕውቀት ከጥረት ጋር የተጣመረለት በፍሬያማነቱ ስሙ ያማረለት የሰዋሰው ቋንቋ ቅኔ ማህሌቱን ወርቅ ሰሙን ዘርፎ ቀንና ሌሊቱን የሎሬት ጸጋዬ የግጥም ስንኞች ወኔን አላብሰዋል ለጥበብ ፍቅረኞች። ስኬታማ ዜጎች መንፈስ ያስቀናሉ፣ ለያዙት ዓላማ ታምነው ይጸናሉ። ቅዱስ ሐሳብ ሆኖ የሚሰለፉበት አይጠፋም ቀለሙ ተግባር የጻፉበት። ለምሳሌ አንስተን እዜ ተናገር ነው! መጠበብ መልፋቱ ሁሉም ለሀገር ነው። በአጉል ከንቱ ልማድ ታስሮ ማይታገድ ተጓዥ ትውልድ ይስጠን በስኬቱ መንገድ። እንዴት ደስ የሚል ግጥም ነው! ፋሲል እኮ የይልማን ግጥሞች በሞባይል ቀርጾ ለአባዬ ሊያሰማ አስቧል። ሳራ፣ ይህ ፋሲል የሚባል ልጅ ምን ባደርገው ነው የሚሻለኝ? ምን አደረገሽ ሚናት? ሁሌ መንገድ ላይ እየጠበቀ ስልክ ቁጥርሽን ካልሰጠሽኝ እያለ ያስቸግረኛል። ስንቴ መሰላችሁ እጄን የጠመዘዘኝ ምን እያልሽ ነው ሚላት? ፋሲል የኔ ወንድም። ወንዶች እኮ እጅ መጠምዘዝ እንደ ቀልድ ነው የሚያዩት። እየቀለደ መስሎት ይሆናል። አቦ ለምለም ደግሞ የማየውን ሀሳብ ነው። እሺ እጅ ጠምዝዞ ቀልድ ምናምን አለ እንዴ? ይህ አጉል ሳፋጣ ነው እንጂ። እውነትሽን ነው የሚዬ። እንዴት የሚያሳፍር ነገር ነው። እኔ አናግረዋለሁ። እሺ አናግሪው፣ ቢተወኝ ይሻለዋል። ሰላም ናችሁ? መድረክ ጀርባው ናችሁ ነው እንዴ ፕሮግራሙን የምትከታተሉት? በሉ ተነሱ። አዳራሽ ገብተን ፊት ወንበር ላይ እንቀመጥ። ሜላት፣ አንዴ ላናግርሽ። ምንድን ነው ደግሞ? ምን እንደሆነማ ታውቂያለሽ። ጓደኞች ስላሉ ፈርተሽ ነው አይደል? ስልኬን አልሰጠን ብዬ አንድ ሺህ ጊዜ ነግሬያል። አክብረሽ ነው እንጂ እኮ በፈልግ ከሳራ ስልክ ላይ መውሰድ ይችላሉ። ሜላት፣ ነይ እሺ። አሁን ደግሞ ግጥሙን እንዲያቀርብልን በቀለን ወደ መድረክ ጋብዛለሁ። እማ እስካሁን ድረስ የትላንትና የግጥም ፕሮግራም ደስታ አለቅሽ ብሎኛል። አይ ለምለምዬ፣ እንደነገርሽኝ ትልቅ የግጥም ሰው ነው የተዋወቅሽው። በጣም እንጂ እማዬ። ነክ እንዴት ሂደው ነው እነሱ እንደሆነ ቅዳሜ ከሆነ ኳስ እንጂ ቁርስም ትዝ አይላቸው። ክንዴ ዳንኤል፣ ይሄ ቀልብሽ ምን አድርጊ ነው የምትሏት? ምግብ ቁርስ ደርሷል። ምንድን ነው የሚያስቃችሁ? ክንዴ ቀልብሽ እኮ ናት። አባዬ ከኔ ጋር ስትጫወት ተናደደ። ደግሞ እኮ በትስታ ልትለው ነበር። አትወደውም እኮ አንተንም አትወድም። በሉ በሉ በሉ ቁጭ በሉና ቁርስ እንብላ። እማዬ አዲስ አበባ ስንሄድ ቀንብሽን ብቻዋን ጥለናት ነው የምንሄዱ አይደል? እናንተን ከወሰድን ብዙ ገንዘብ ያስፈልገናል። ያን ያህል ገንዘብ ደግሞ ማግኘት አንችልም። በሉ አሁን ቶሎ ቶሎ ብሉና ከለምለም ጋር ትሄዳላችሁ። የት? ከነሙዬ ጋር የሙዚቃ ልምምድ አለብኝ። እዚህ ከኋላችሁ ማየን ስለምታስቸግሩ አብራችሁኝ ትሄዳላችሁ። እሺ እሺ። ለምለም ጤና ጣቢያ ሄደሽ ለእናትሽ የሚጽፉላት ወረቀት ካለ መጠየቁ እንዳትረሽ። አረሳማ አባይ ሳራ ትላንትና በሞባይል የቀረጽኩትን የይልማልን ግጥም ላባ እያሰማሁት በጣም ደስ አለው አይደል? እየወጣች ነው እንዴ? አዎ፣ ከነሙዬ ጋር ልምምድ አለብኝ። አብረን እንውጣ። ጓደኞች ጋር ስለሚሄድ ግማሽ መንገድ እሸኝሻለሁ። እሺ በለኒት የት ነው የምትለማመዱት? ትልቁ ዛፍ ስር። ጓደኞቹ ሊመጣሉ? ቆይ ስለ ሜላት ለመጠየቅ ፈልገ ነው አይደል? ሜላትም ትኖራለች። ምን አገባኝና ነው ስለ እሷ የምጠይቀው? ያላወቅኩ መስሎ ነው። እጇ እንደምጠመዝዛት እኮ ነግራኛለች። ቀልድ አታውቅም እንዴ? እሱ እያሳመምካት መሆኑን እየነገረች ጠምዝዛት ቀልድ ነው ትላለህ? እንደዚህ አይነት ቀልድ የለም። እሷ ካልፈለገች እኮ መጨበጥ ራሱ የለብህም። ምንድን ነው እንደዚህ አጋነሽ የምታወሪ? እኔ ለቀቅ አድርጊኝና ስለ ራስሽ አውሪ። በተደጋጋሚ ጠይቄሽ እውነቱን አልተናገርሽም። ስሚ ሰራ፣ እንደ ጠረጠርኩት ፍቅር ይዞሽ ከሆነ ደግሞ ፋሲል፣ እኔ ከማንም ጋር ፍቅር አልያዘኝም። ለምንድን ነው ግን የማታምነኝ? ተው አንቺ ሰራ፣ ሰራ ሚሚ ወደ ልትሄጂ ነው? የተሰጠኝን ድርሻ ጨረስኩ። ሌላ ከመቼው ኮብልስቶን እኮ ጥበብ ይጠይቃል። ነው እንደ ቄጤማ ጎዝጉዘሽ ነው ጨረስኩ የምትይኝ? ሄደሽ ማየት ትችያለሽ። ድንጋዩ ራሱ ከመሬት ውስጥ የበቀለ ነው የሚመስል። <laughs> ስቀልድ ነው ሚሚዬ፣ ጉብዝናሽንማ አውቀዋለሁ። ታዲያ ከጨረስሽ ለምን አለቃችንን ተጨማሪ ቦታ ስጠኝ ጠይቄው ነበር እባክሽ። ላሉት ሰራተኞች ቦታውን በሞላ ከፋፊ ጨርሻለሁ አለኝ። አሁን ገንዘቤን ተቀብዬ መሰናበቴ ነው። አይዞሽ ሚሚዬ፣ ይህ ሁለተኛው መንገድ የሚባለው ሰፈር ኮብልስቶን ይነጠፍበታል ስለተባለ እዚያ ስራ አታጭ። ይልቅ ሳልነግርሽ ምን ባለፈው የሰራነውን መንገድ ሚሚ ጎዳና ብለን ሰይመነዋል። ሚሚ ጎዳና! አረ ይመሻችሁ፣ በናትሽ አስደሰታችሁ። አባጣ ጎርባጣ ትግል ድንጋይ መስሎ እንኳንም ለሩጫ እርምጃን ከልክሎ ያልተነካው መንገድ እንዳደረቀ ሚሚ መጣችና ከተኛበት ነቃ። በሚሚ ጎዳና ሽር በሉ በቃ <laughs> ጋብዘናል እንግዲህ ከጓደኛዬ ጋር ጫማን ባይጫሙ ቢሆኑም ባዶ እግር ቀይ ስጋጃ ላይ እንደሚራመዱ አይጠራጠሩም። ይደላል መንገዱ ዘና በሉ ዘና በሚሚ ጎዳና ይቆጠራልና ልክ እንደ ሻይ ቡና በቃ። <laughs> አረ ሌላ <laughs> ከንዴ ዳንኤል እዚህ ዛፍ ስር ነው እሺ የምንለማመደው። ርቃችሁ እንዳትሄዱ። ደግሞ ቀኑብሽን እያያችኋት። ለምለም ፈልፈላ ወንድሞችሽን ማምጣትሽ በራሱ ሲበዛ ነው። ቀኑብሽን መጨመርሽ ደግሞ ምን ይባላል? ምን ላርግ ሜላት፣ ዛሬ ትምህርት ስለሌላቸው እማዬ እንዳያስቸግሩ ብዬ ነው ያመጣኋቸው። ቀኑብሽን ደግሞ ክንዴ ነው ዳንኤልን ለማብሸቅ ብሎ ያመጣት። እኛ ስንለማምር ቀኑብሽ ደግሞ featuring ትገባልናለች። አሁን ጥሩ ስራ አገኘሽላት እሙ። እኔ የምልሽ እሙ፣ ቤት እንዴት ነው? ሰላም ነው? ማለት አባትሽ አይለልዬ መማታትቶ ወጪ በመከልከል እየቀጣን ነው። የሆነ ስራ ፈልጌ መግባት አለብኝ። እንዴ ነው? ቤት ናችሁ? ሰላም። ቤት ነሽ? ሚሚ የኮብልስቶን ስራ ሳይስማማሽ አይቀርም። ዘነጥ ብለሻል። አይ መዘነጥ ተጣጥቤ አይተሽኝ ነው እንጂ ሜላት፣ አፈር መስዬ ብታገኝኝ ደግሞ ትሸሽኝ ነበር። ጭራሽ ሀርድ ውስጥ ነኝ። ምን ነው የመንገዱ ስራ አለቀ። አይዞሽ ሚሚዬ፣ ሌላ ስራ ታገኛለሽ። እንዴት ናችሁ? በለምለም ሳ ስለደረስኩ ይቅርታ ይደረግ። አንቺ ሳራ ገና ከመጣትሽ አትሞጣሞች። በል ልመምዳችንን ጀምር። እኔና ሚሚ ያዝማችሁን እንጀምራለን፣ እናንተ ትቀጥላላችሁ። እሺ፣ አንድ ሁለት ሶስት። እንዲህ ያለ ሁሉም አብሮ አብሮ ቢያልም ሰምኔቱ ምን አለ እውን ቢሆን ቢሆን አሁን የተሻላለም ሁሉም አብሮ አብሮ ቢያልም ይዘንብ ነበረ ፍቅር ዳር እስከ ዳር እኔ አልልም ልም ይህን እልም ልም አልልም እኔ አልልም ልም ይህን እልም ልም አልልም እኔ አልልም ልም ይህን እልም ልም አልልም እኔ አልልም ልም ይህን እልም ልም አልልም እንዴት ነበርን? ማኛ ነው እናት ሚሚዬ ቢሆንም ግን ደጋግመን መለማመድ አለብን። የንግድ ትርኢቱ ላይ እኮ ትላንት የግጥም ምሽቱ ላይ ነው በላይ አድርገን መስፈን አለብን። ልክ ነሽ ለልዬ። እናንተ ትላንት አዳራሽ ውስጥ የነበሩ ሰዎች ዘፈናችንን እንዴት እንደተመሰጡበት አይታችኋል? በጣም ገና ንግድ ትርኢቱ ላይ ደግሞ ብዙ ሰው ነው የምናስደስተው። እስኪ ደርስ ግን አልጨነቃችሁ? በጣም እንዴ! እኔ ይመጪ ቸኩያለሁ። ግን ቀኑ እስኪደርስ በደንብ መለማመድ አለብን። ዛሬ እኮ ቅዳሜ ነው። ቀን ሙሉ መለማመድ እንችላለን። እማ እኔ ከምሳ ሰዓት በኋላ አልችልም፣ ጥናት አለብኝ። አየለ እንዳሁን የሚያስጠናሽ? ኧረ አይደለም፣ ቤቴን የማጠናው። አቦዬ አየለ የሚባል ገገማ ግን አንድ ቀን ጨለማ ውስጥ ተደብቄ ባስደነገጥኩት። ሚሚ አስተማሪያችን እኮ ነው። እና ቢሆንስ? አሁን እኮ ምንም የሚያስጨንቀን ነገር የለም። እሱ በጠራት ቁጥር አብረናት አይደል የምንሆነው? ግን እኮ ችግር ሊፈጥርብን ይችላል። ውጤታችንን ቢያበላሽብን ወይ ደግሞ ረባሾች ናቸው ብሎ ቢያመለክትብንስ? ቢያመጣ ምንም እኛ ትብብራችንን እንቀጥላለን። ቡናሽን አዘገዩት እኮ ደስታ ይደርሳል። ማነው ወንድም? ኧረ እባክህ ቡናውን። እኔ የምልህ ነው ሰኞ ዳይሬክተሩን ማለት መምህር ሽብሩን ስለ ሳራ ጉዳይ ላናገሩ አስቤያለሁ። መምህር ሽብሩ ግን ወሬውን ላያምነው ይችላል። ለምንድን ነው የማያምነው? አየለ ተግባቢ፣ ተማሪዎች የሚወዱት ማንንም ተማሪ ሲሰብ ሲያመናጭቅ፣ ሲቆጣ ታይቶ የማይታወቅ መምህር ነው። በዛ ላይ ደግሞ አንቺም የተማሪዎችን ወሬ እየሰማሽ አስተማሪዎችን የምታስቸግር አይነሱ አድርጎና አስብሽ። ቆይ አንተስ የሽብሩን አንተ ሳራን አምናታል አላመንካትም? እርግጥ ሳራ የምትታመን ልጅ ናት። አየለን ደግሞ አሁን በገለጽኩት መንገድ አውቀዋል። ደስታ ሳራም ሰው ናት። ተሳስታ ቢሆንስ? ሄኖክ አንተም እንደዚህ ትላለህ? በጣም ነው ማዘ ደናል የእውነት ዛሬ በጣም አሪፍ ነው የተለማመድ ነው። አንዴም እኮ አልተደነቃቀፍንም። እኔ የሰራሁት ኮብልስቶን ላይ እየሄድን ነበር የሚመስለው። ሚሚ ደግሞ ገና ለገና የመንገድ ስራ ላይ ተሳተፍሽና ጉራ መነስነስ ጀመር። ሜላት ይልቅ ከተማዋን በሞላ በኮብልስቶን ፏ እንዳረጋት ተመኝል። አረ ሚሚዬ፣ ሜላት ብቻ ሳቱን ሁላችንም ነው የምንመኝልሽ። በሉ ሊል ጥናት አለብኝ። ሳራ እስከ አስፋልቱ አብረን እንሄዳለን። ጩኒ ልፈልጋትና ምሳ ልጋብዛት። አረ እኔንም ቆዩኝ፣ እኔም ቶሎ መሄድ አለብኝ። እማ የምታግዥኝ ስራ አለ ብላኛለች። ወይኔ ጉዴ፣ ሁላችሁም ልትሄዱ ነው? ሜላት አንቺስ? እኔ ከምሳ በኋላ ጸጉር ቤት ሄዳለሁ። ጤና ጣቢያ እጅ ለማየ የሚጽፉላት ወረቀት ካለ ጠይቃለሁ አላልኳችሁም ነበር? አዎ ነግረሽናል። እና ምን ፈለግሽ? አንዳችሁ ከኔ ጋር እንድትሄዱና እነ እንዴ እንድትጠብቁልኝ። ሜላትዬ ከኔ ጋር መቆየታችን ፈልፈላ ወንድሞችሽን እንዴ ምንድን ነው ሁላችሁ ማፈጣችሁ የምታዩ? በጣም ትገርማላችሁ። ምን አለበት በእሺ ለምለም ፈልፈላዎችሽን ጥሪያቸው። ሳራ እንዴት ነሽ? ደስታ ልምምድ ለምታደርጉበት ቦታ እየመጣው ነበር። ዛሬ አትለማመዱም እንዴ? ልምምድ ጨርሰን ወደ ቤት እየሄድኩ ነው። እድለኛ ነኝ መንገድ ላይ ያገኘሽ። ሳርዬ ላናገርሽ ፈልጌ ነበር። እዚህ መንገድ ላይ ቆመን ከምናወራ ጁስ እየጠጣን እናወራ። እሺ ሜላትዬ፣ አንቺ እዚህ ግቢ ውስጥ ነክ እንዴን ይዘሽ ጠብቅኝ እሺ። ውስጥ ከገቡ ታካሚውን ይረብሻሉ። እንዳትቆይ። አልቆይም ሜላትዬ። ክንዴ፣ የቀኑብሽን ገበድ አንተ ትይዛለህ እሺ። አምልጣኝ ሮጦች ምናምን የሚል ወሬ ግን መስማት አልፈልግም። ከዚህ ግቢ መውጣት የለም። አሁኑኑ ነው የምመለሰው። ኧረ እጄን ልትገነጥለው ነው። በእናታችሁ ከዚህ ይዛችሁልኝ ጥፉ። ለምለም ስለሄደችባት እኮ ነው የምትጮኸው። አርፈሽ ቁሚ አንቺ ቀኑብሽ። ሜላት አጥሩ ጋ ሳርና ብላት እናብላት። ሂዱ ከምታስጮብኝ ይሻለኛል። ዳንኤል ና ሳር እናብላት። ሳርዬ ጁስሽን ጠጭ እንጂ። እሺ። ለምን እንደፈለግኩሽ ልንገርሽ። አየለ እያስቸገረሽ መሆኑን ትናንትና ከነገርሽኝ በኋላ ውስጤ በጣም ተረብሿል። ጉዳዩን ሰኞ አቶ ሽብሩ እንዳያውቁ አድርጋለሁ። ግን ያየለ ባህር ያሳስታል። አቶ ሽብሩ እርምጃ ይወስዳል ብዬ ለማመን ይቸግረኛል። ለቤተሰቦችሽ ብትነግራቸው የሚሻል ይመስለኛል። ምንድን ነው የሚያስፈራሽ? ላያምኑኝ ይችላሉ። ሳራ፣ አያምኑኝም ብለሽ ደብቀሽ ጉዳዩን በሌላ መንገድ ቢያውቁትስ የበለጠ እምነት ያጡብሻል። እሺ፣ እንዴት ላድርግ? አባትሽ ከስራ ሲገቡ ራት ስትሰበሰቡ ልታናገሪያቸው ብትሞክሪስ? ወይ ደግሞ ብቻቸውን የሚሆኑበትን አጋጣሚ ጠብቂና ላናግር እፈልጋለሁ ያቸው። እስቲ እኔ እንደ አባትሽ ቁጠርኝና አናግሪ። ግድ የለሽም ሞክሪ። አባዬ አንዴ ላናግር እፈልጌ ነበር። ከዚያስ ምን እለዋለሁ? አናግሪኝ ሲሉሽ ችግር ቢደርስብኝ ከጎን አትቆምም ወይ ትያቸዋለሽ። የምን ችግር ይለኛል። ይህንን ማለታቸው ማጥሩ ነው። ችግርሽ ያሳስባቸዋል ማለት ነው። በይ እሺ፣ ስለ አየለ ልነግርህ ነበር። አየለ ምን ሆነ? እያስቸገረኝ ነው። ምን እያለ ነው የሚያስቸግርሽ? ጓደኛ አለሽ ወይ ብሎ ጠየቀኝ። በሌላ ቀን ደግሞ በግድ ሳመኝ። ሰውነቴን ይነካካኛል። እኔ መጨረስ አቃተኝ። አይዞሽ፣ ተረጋጊ። እንደገና እንጀምረዋለን። እሺ አባ። ወይኔ ዛሬ ምን አይነት ቀን ነው? ዳንኤል ክንዴ! ወይኔ ሰማይ ሞጥሟጣ ፍየል አንቺን ላስወጣ ገብቼ ነው ፈልፈላዎቹ ከግቢ ወጥቶ የጠፉብኝ። ወይኔ ጉዴ! እሺ አሁን ነው የምፈልጋቸው። ሜላት ሜላት፣ ቻው ቻው። እናንተ ምን ልትሆኑ ነው አውቶቢስ ውስጥ የገባችሁት? ውረዱ። እናንተን እኮ ነው። ስማ ሊስትሮ፣ ላስቸግርህ። እችን ፍየል ጠብቅልኝ። መጣሁ ሹፌር አንዴ ክፈቱልኝ፣ አንዴ ክፈቱልኝ። ሹፌር ይቅርታ እንዲያሳልፉኝ። አንዴ ይቅርታ። ቆይ ሾፌር አትዝጋ በሩን። የህዝብ ማመላለሻ እኮ ኮንትራት ያሹ ታክሲ መሰለሽ ህፃናት ልጆች እዚህ ውስጥ ገብተውብኝ ነው። ያቺ ውሌታቸው ከውጭ አያት። አንቺ ወንድሞችሽ ናቸው? አዎ፣ አስወርዳቸው። በሉ ረዱ። ውጫጩላ ይቅርታ አሳልፉኝ። አንድ ጊዜ ታሳልፉኝ። እናንተ ወሬ ልትሄዱ ነበር። ቀኑብሽን የያዛል ሊስትሮ ባይነግረኝ እኮ አውቶቢስ ውስጥ መሆናችሁን አላውቅም ነበር። ቆይ ብቻ ቤት እንድረስ። አባ ሳራ፣ ላናግር ፈልጌ ነበር። እሺ ግቢ። ለመሆኑ ትምህርት እንዴት ነው? ጠንክረሽ እየተማርሽ ነው? አባይ ዛሬ ጓደኛዬን ወዳጆን አግኝቼው ነበር። ስለ ልጁ ያጫወተኝ ነገር በጣም አሳዝኖኛል። ምን ሆነች? እንደ አይን ጠፍታለች። ከመጥፎ ጓደኞች ገጥማ ከትምህርት ቤት እየቀረች ትንዘላዘል ነበር። በኋላ አስተማሪዎቿ ጠርተው በተደጋጋሚ እንደምትቀር ሲነግሩት ተበሳጭቶ ትምህርቷን አስተዋት። ትምህርት ተዎች በቃ ምን ይደረግ ትምህርት ቤት እየላካት ገብታ ካልተማረች ባትሄድ ይሻላል ሳራ መቼም አንቺ ጨዋ ልጅ እንደሆንሽ አምናለሁ ትኩረትሽን ሁሉ ትምህርትሽ ላይ ማድረግ አለብሽ እሺ እሺ ላናግረህ ያልሽ ምን ነበር አይ በቃ ተውኩት ሌላ ጊዜ አናግርሃለሁ በይሽ